እንዴ አንዴ አምባሳደር፣ አንዴ ጃንሜዳ፣ አንዴ ሾላ እናንተ ፈለጋ ስንከራተት ለመሆኑ ደህና ደህና ነኝ። አሁን የምንሰራቸውን ሙዚቃዎች ምሽት ለምናቀርባቸውን ሙዚቃዎች ብንመካከር ግሩም ሀሳብ ጥሩ ነው። ጥሩ እንግዲህ መጀመሪያውን ጥያቄ ለማለስጥ ከመሀላችን እሷ ለየት ትላለች። ለእሷ ብትሰጣት መልካም ነው። ኩኩ እንደማየው በቴሌቪዥን ላይ አይን አፋር የሙዚቃ ሰው ሆነሽ እንዴት አይን አፋር ትሆኛለሽ? እንግዲህ እሱ በተፈጥሮ መሰለኝ አይን አፋርነቱ። አዎ ሳወራ እንኳን እንደዚህ ከሰው ጋር አላፍርም። ብቻ በምዘፍንበት ጊዜ ፍርሃት አለኝ። እስከዚህም መኪና አንዳንዴም እንደው ቴሌቪዥን ስነሳይ የዛን ጊዜ ሁሉ አምሳለ ቆጣም ትለኛለች አንዳንዴ ልክ እንጂ እንዴት ነው ወዝ ዘንቤ ጥሩ። ሁለተኛው ጥያቄ ለባህታ ነበር። ባህታ ከሙዚቃ ዓለም ብዙ አመታት ሆኖ ከተለየ ለምንድን ነው ያቋረጥከው? ለወደፊትስ ደግሞ ለመቀጠል ያለ ሀሳብ ምንድን ነው? አዎ <clears throat> ለብዙ አመታት ከሙዚቃ ተለይቻለሁ። ወደፊት ቋሚ አድርጌ ሙዚቃ እሰራለሁ ለማለት ሳይሆን ከመደበኛ ስራ የስራ ሰዓቴ ውጭ ሙዚቃ ለመጫወት ግን ሀሳብ አለኝ። ጥሩ ነው። አፍቃሪዎችህም ትንሽ ቅሬታ እንዳይገባቸው አልፎ አልፎ ባትረሳው የተሻለ ነው። እኔ እሺ፣ ሶስተኛውን ጥያቄ ወደ አለም አየል ይሄድ። ለአዲሱ አመት ያዘጋጀው ሙዚቃ ምን ይሆናል አለማየሁ? በኔ ሞት ላሁን እስኪ አንተ ንገረኝ አለህ? እኔማ ምን ስንቱን ቁጥር ስንቱን እነግርሃለሁ። በኩንታል ነው ይዤ መጣሁት። በኩንታል አዎ። በነገራችን ላይ ብዙ ብዙነሽም ሙዚቃዎች አዘጋጅታ ነበረ ለኢትዮጵያ ቴሌቪዥን አበርክትልኝ ስላለች ይሄንኑ ሙዚቃ ከኪሴ ነው የእሷ ከኪሴ ነው የሚሰጠው። ከኪሱ ነው የሚያወጣው ሙዚቃውን። አያችሁ